እዚያም የሱብሒ ሰላት ሰግደን ካበቃም በኋላ ከሀገሩ ተወላጆች ጋር ሰላምታ ተለዋውጠን ከውጭ ሀገር የመጣን እንግዶች መሆናችንን ሲረዱ ወደ ቤታቸው ወስደው ቁርስና ሻሂ አስተናገዱን። እዚያም ትንሽ እንዳረፍን ጉዟችንን በእግር ቀጠልን። በአምስተኛው ቀናችን እኔባ የምትባል ከተማ ደረስን። እዚያም ጥቂት እንዳረፍን ወደ ሸላል ግብጽ ግዛት የሚሄድ ሰንቡቅ ወይም መርከብ መጠያየቅ ጀመርን። ለዚህም ጥያቄ የተሰጠ መልስ ጥቂት ቀናት ብትቆዩ ቀንድ ከብት ይዘው ወደ ሸላል ግብጽ ግዛት የሚገቡ የኮንትሮባንድ ነጋዴዎችን ታገኛላችሁ ተባልን። ለአንድ ሳምንት እዚያ ቆይተን ነጋዴዎቹና ከብቶቹን የጫነ መርከብ ይደርሳል። ያረፍንበት ሻይ ቤት ባለቤት ነጋዴዎቹን ወደ ኡስዋን እንዲወስዱን ዘንድ ተማጸነልን። በዚሁ መሰረት ነጋዴዎቹ ይስማማሉ። ከእንግዲህ በኋላ ያለው ጉዞ በሰንቡቁ ወይም መርከብ መጓዝ ነበር። ሸላል ከመድረሳችን በፊት ለኡስዋን ከተማ ትንሽ ሲቀር ከመርከብ ወርደን ጨለማን ተገን አድርገን ከብቶቹን እየነዳን አስዋን ከተማ ገባን። ሶስታችሁም አንድ ሰው ቤት ማረፍ አትችሉም ስለተባልን ተለያይተን በየነጋዴው ቤት ተከፋፍለን ገባን። እንዳጋጣሚ አጋጣሚ ሆኖ እኔ ወደ ቤቱ የወሰደኝ ሰው ባለቤቱ ቤት የሚኖር ስለነበር የባለቤቱ እናት ይህንን ልጅ አላስገባ ብላ እምቢ ትላለች። እስከ ዛሬ የነበረ ስራ የከብት ኮንትሮባንድ ነበር። አሁን ደግሞ የሰው ኮንትሮባንድ ጀመርክ እንዴ? እምቢ አላስገባም ትላለች። ሰውየው እልህ ይዞት ይህ ልጅ እዚህ ካላደረ እኔም እዚህ አላድርም ይልና ተነሳ ብሎ ወደ አንድ ሻይ ቤት ይዞኝ ሄደ። እዚያም እንዳለን አንድ ጎረቤት እየሮጠ መጥቶ የባለቤትህን እናት አግባብተናታል፣ ልጁ እዚህ ገብቶ አድሮ በጧት ተነስቶ እንዲሄድ ፈቅዳለች። ስለዚህ ወደ ቤትህ ተመለስ ብሎ በቤቱ ገባን። እኔም እንደተፈለገው በር ስር እንዳድር ተደረገ። ጠዋት በአስራ አንድ ሰዓት የሰውየው ባለቤት እናት ቀሰቀሰችኝ። እሱንም ተነስና ሸኘው አለችው። ባቡር ጣቢያ ወስዶ ኮሞምቦ ወደሚባል የሁለት ሰዓት ጉዞ እንዲሄድ ሸኘኝ። እዚያም ለአንድ ነጋዴ ሀጂ ከማል የሰጡኝን ደብዳቤ ስለነበር የሰውየውን ቤት ፈልጌ ደብዳቤውን አደረስኩ። እርሱም በደስታ ተቀብሎ ወደ ካይሮ የሚጫኑ ግመሎችን ከሁለት ቀን በኋላ ተቀብሎ ወደ ካይሮ የሚጫኑ ግመሎች ከሁለት ቀን በኋላ ስላሉ በዚያው ባቡር ካይሮ ትሄዳለህ ብሎ አቆየኝ። እሷን ከተማ የተለዩኝ የጉዞ ጓደኞቼ ያላቸው ገንዘብ ሁሉ ለባቡር መሳፈሪያ ከፍለው ወደ ካይሮ ሲያመሩ ባቡር ጣቢያ ላይ አገኘኋቸው። ያለንን ገንዘብ በሙሉ ለባቡር ስለከፈልንና አንተ በነጻ ስለምትመጣ ገንዘብ ካለህ ስንቅ የሚሆነን ነገር እባክህ ግዛልን ብለው ስለጠየቁኝ የሚያስፈልጋቸውን ስንቅ ገዝቼ ካይሮ እንገናኝ ብዬ ተለያየን። እኔም ሁለቱን ቀን ጠብቄ ግመሎቹን ጭኖ በሚሄደው ባቡር ተሳፍሬ ጂዛ ካይሮ አቅራቢያ የሚገኝ ከተማ ገባው። ከዚያም በባቡር ተሳፍሬ አንድ ሰዓት ያክል ከተጓዝኩኝ በኋላ ካይሮ ባቡር ጣቢያ ደረስኩ። እዚያም ወጣ ብዬ ትራም የሚባል በሀዲድ ላይ የሚጓዝ ተሽከርካሪ ላይ ተሳፍሬ አዝሃር ደረስኩ። እዚያም እንደደረስኩ ኢትዮጵያዊ ተወላጅ ተማሪዎች የሚገኙበት ሪዋ ቀልጀበርቲ ወደሚባለው ቤት ጠይቄ እንደገባው ከኔ ጋር የነበሩትን ጓደኞቼን አገኘው። ወዲያውኑ እዚያ ከነበሩት ኢትዮጵያውያን ጋር ተዋወቅን። ከሁሉም በእድሜ ትንሽ ስለነበርኩ በእኔ ያልተገረመና ያልተደነቀ ሰው የለም። ብዙዎቹ ያዝኑልኝ ጀመር። በተለይ ሙፍቲ መሐመድ አማን የሚባሉ ትልቅ አሊም የጎጃም ሸህ የልጅ ልጅ መሆኔን ሲያውቁ የተለየ ስሜት አደረባቸው። እራትም ሆነ ምሳ እንዳልለያቸው አገሩን እስክለምደ ድረስ ተንከባክበው ይዘው ነበር። አላህ ለጀነት ያደርጋቸው። ከነኚህ ትልቅ አሊም ጋር ለመጨረሻ ጊዜ የተገናኘ ነው ጅዳ ሳውዲ አረቢያ። እኔ የኢትዮጵያ ኤምባሲ ጉዳይ አስፈጻሚ ሆኜ ሳገለግል ሙፍቲ መሐመድ አማን ደግሞ ብዙ የሀገራቸው ሰው ለሀጅ አስከትለው ሲመጡ ነበር። በዚህ አጋጣሚ የሚያስፈልገውን ሁሉ ለማቃለል ወዲያና ወዲህ በመሮጤ እኔንም ሆነ እርሳቸውን የተሰማን ደስታ ከመጠን በላይ ነበር። የትምህርት ቤት ምርጫ ከፍ ብሎ ስማቸው የተጠቀሰው ሙፍቲ መሐመድ አማን አንተ ልጅ ስለሆንክ የግብጽ ልጆች የሚማሩበት ትምህርት ቤት ገብተህ መማር ይኖርብሃል። እንደ ልጆቹ የውጭ ሀገር እድሜ የገፉ ተማሪዎች በአስሃር ውስጥ ጠቅላላ ክፍል መግባት የለብህም። ለዚህ ለጠቅላላ ክፍል ተማሪዎች የሚሰጠው ገንዘብ ይቅርብህ። የሚጠቅም ትምህርት የምታገኘው የግብጽ ልጆች በሚማሩበት ክፍል ነው። ስለዚህ ወደ ማዕሀደል አልቃሂራ ወደሚባለው ቅርንጫፍ ትምህርት ቤት ወስደው አስመዘገቡኝ። የመግቢያ ፈተና እንዲሰጠኝም አደረጉ። ነገር ግን በሱዳን ሀገር አንድ ዓመት የተማርኩትና በሀገሬ የቀነጣጠብኩት ትምህርት የመግቢያውን ፈተና ለማለፍ አልረዳኝም። የመግቢያ ፈተና ውጤት ትምህርት ቤቱ ውስጥ ለመግባት የሚያስችል ሆኖ አልተገኘም። ሆኖም ሙፍቲ መሐመድ አማን ይህም ቢሆን አይዞህ ብለው የተስፋ ተማሪ አድማጭ ሆኜ አንድ ዓመት እንድማር ማመልከቻ ጽፎ ያስፈቅዱልኛል። በመጨረሻም ከሌሎቹ ተማሪዎች ጋር የዓመቱን ፈተናን እንድፈተን ጠየቁልኝ። እኔም የጥናቱን ትምህርት ከሌሎች ተማሪዎች ጋር ወዲህና ወዲህ ሳልል ትምህርቴ ላይ ብቻ በማተኮር ለፈተናው ብቁ እንድሆን የተቻለኝን ጥረት በማድረግ ከሌሎቹ ደንበኛ ተማሪዎች ጋር እንድፈተን ከመጣር አልቦዘንኩም። ስለዚህ ፈተናውን እንድወስድ ተፈቅዶልኝ ውጤቱ ያማረ ስለሆነ በመደበኛ ተማሪነት ወደ ሁለተኛ ክፍል የመዛወር እድል አጋጠመኝ። ስላምነህ እንዴ? በዚህ መልክ ትምህርቴን በምከታተልበት ጊዜ ሀገሩን ስለለመድኩ አንዳንድ ከኢትዮጵያ የመጡ ሰዎች መኖራቸውን ስሰማ ያረፉበት ሆቴል እየሄድኩ ጠይቅና በሚያስፈልጋቸው ጉዳይ በመርዳትና አገሩን በማሳየት በማላመድ የተቻለኝን ያህል እረዳ ነበር። እንደ አጋጣሚ እንደ አውሮፓውያን አቆጣጠር በ1945 የሁለተኛው የዓለም ጦርነት እንዳለቀ ልዕልት የሻሸወርቅ ይልማ ከባለቤታቸው ከቢትወደድ መኮንን ጋር መምጣታቸውን ስለሰማው ለሰላምታው አሉበት ድረስ ጠይቄ ሄድኩ። ባለቤታቸው ወደ ሳን ፍራንሲስኮ አሜሪካን ሀገር የተባበሩት መንግስታት ቻርተር ለመፈረም ከሄደው የኢትዮጵያ መልክተኛ ጋር ስለሄዱ ልዕልቲቱ ካይሮ ቀርተው ነበር። ልጠይቃቸው በሄድኩ ጊዜ መልካም አቀባበል አድርገው ብስኩትና አረንቻት አስመጥተው ወደ ውጭ ለመሄድ ተዘጋጅተው ስለነበር ብዙም ሳያናገሩኝ በልተጫወት ልጆቹ አሉ ብለው ተነስተው ሄዱ። ከዚያ በኋላ ጥቂት ጥቂት ቀናት ቆይቼ ዳግመኛ ሰላም ለማለት ሄድኩ። ግባ ማሞ ቁጭ በላሉኝ። ፊት ለፊት ቁጭ አልኩ። ወደ ካይሮ ስላመጣጤ ይጠይቁኝ ጀመር። ለትምህርት መሆኑን አስረዳኋቸው። የአረብኛን ቋንቋ የተምረህ ነው የሚል ጥያቄ አቀረቡልኝ። አዲስ አበባ እስላም መስጊድ አጠገብ በሚገኝ ትምህርት ቤት የአረብኛ ቋንቋ መማር ጀምሬ ነበር ብዬ ስመልስ ደረታቸውን ተንኮፍ አድርገው ወይ እስላም ነህ እንዲህ አሉኝ። አሁን ስላቸው ሰውነታቸው ሁሉ ልውጥ ውጥ አለ። ነገሩ ሁሉ ቀዘቀዘ። እዚህ ላይ እስልምናዬን ይዤ ተሰናብቼ ወጣሁ። ይህ የሚያመለክተው ነገር ቢኖር በኢትዮጵያ ንጉሳዊ ቤተሰብ ውስጥ ጠልቆ የሚታየው የእስልምና ሃይማኖት ጥላቻ ምን ያህል ጥልቀት እንዳለው ነው። በእውነቱ የእስልምና ሃይማኖት የሚያስደነግጥና የሚያስጠላ እምነት አይደለም። ልዕልቲቱ በእርግጥ ስለ እስልምና ሃይማኖት የሚያውቁት ነገር የላቸውም። ይህን ጥላቻ የወረሱት ከቤተ ክህነት አጉል ስብከት ነው። የኢትዮጵያ ሕዝብ በሃይማኖት ከፋፍሎ ሆድና ጀርባ እንዲሆን ባለማቋረጥ ሁልጊዜ የሚደረግ ስብከት ነው። በእርግጥ ጉዳዩም በጠቅላላው ስመለከት በኢትዮጵያ የእስላሙም ሆነ የክርስቲያኑ ሃይማኖት ከአባቱ የሚወርሰው እምነት ነው። ስለዚህ የእስላም ልጅ እስላም ነው፣ የክርስቲያን ልጅ ክርስቲያን ነው እንጂ ትክክለኛውን ሃይማኖት የትኛው እንደሆነ ተመራምሮ ደርሶበት የተቀበለው እምነት አይደለም። ከጥንት ጀምሮ አንዱ ሃይማኖት ክርስትና በሀገር ውስጥ የመነ የመነጨ ሌላው እስልምና ከውጭ የመጣ ባዕድ ሃይማኖት በማስመሰል ሃይማኖቱን የፖለቲካ መሳሪያ በማድረግና የሀገሪቱን ሀብት በዚሁ አንጻር ሲሶ ለነጋሽ፣ ሲሶ ለቀዳሽ፣ ሲሶ ለዘማሽ በሚል ዘዴ ከፋፍለውን ለመጠቀምና ሌላውን ገባርና አገልጋይ አድርገው ለማስቀረት ነው። የኢትዮጵያ ሕዝብ ኋላ ቀርነት፣ መሀይምነት፣ ድንቁርና ከዚህ የመነጨ ጠንቅ መሆኑ የማይካድ ነው። ሆኖም በልዕልቲቱ ድንጋጤ ምንም ቅሬታ አልተሰማኝም። ካለማወቅ ጉድለት እንደሆነ ተረድቸዋለሁ ስለዚህ ወደ ካይሮ የሚመጡትን ኢትዮጵያውያን ፈልጎ ከመጠየቅና ከመርዳት አላቋረጥኩም። በዚህም ተግባር ብዙ ወዳጆች ሳላፈራ አልቀረውም። ሀገሬም ስመለስ ካይሮ ከተዋወቅኳቸው ሰዎች ጋር መጠያየቃችንና ወዳጅነታችን እየቀጠለ መሄዱ አልቀረም።